السلام عليكم ورحمة الله وبركاته الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين مستمعي الأكارم نتدارس اليوم من كتاب بلوغ المرام من أدلة الأحكام لابن حجر العسقلاني رحمه الله في كتاب البيوع باب إحياء الموات رقم الحديث سبعمائة وثمانية وثمانين من يقرأ المثنى فليتفضل مشكورا أو مشكورة بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم الباب السادس عشر باب الإحياء والموات وعن عروة عن عائشة رضي الله تعالى عنها أن النبي صلى الله عليه وسلم قال من عمر أرضا ليست لأحد فهو أحق بها رواه البخاري قال عروة رضي الله تعالى وقضى به عمر في في خلافته طيب باب إحياء المواثن نو والموات وواله إحياء المواثن መዋት ማለት ያው ሙታን ማለት ነው <clears throat> ሙታን የሞተን ነገር ህይወት መስጠት ህያው ማድረግ ማለት ነው መሬት ተንከባካቢ ባለቤት አራሽ የኔ ባይ ከለለው እንደ ሞተ ተወስዶ ነው ባለቤት ሲኖረውና ተንከባካቢ አራሽ ሲኖረው ደግሞ ልክ ህይወት እንደመዝራት ይወሰዳል ማለት ነው ስለዚህ መዋት ማለት አላ ወዝኒ ሰሐብ ሰሐብ በሚለው ሚዛን አስገብተ ነው ወሆ ማላ ሩሃ ፊ መዋት ማለት ሩህ የለለው ነገር ማለት ነው ሩህ የለለው ነገር አርዱን ላማሊከ ለሃ ባለቤት የሌላት መሬት ሹቢሃት ኢማረቷ بالحياه ባለቤት ምንሩ አስት ሲንከባከባት ህይወት እንደማግኘት ተወስዶ ነው ተንከባካቢ ማጣት እንደሞት ተወስዶ ነው ይላል ለምን ከተባለ ያው ባዝርት እንደሆነ በምንም የሚጠቀምበት የለም ባለቤት ከሌለው እስጢላሁ ምን ማለት ነው በሸሪዓዊ ፍቹ መዋት ማለት الارض المنفكه عن الاختصاصات وملك معصوم ይላል የሚር ንብረት ንብረት ባለቤትነት የሌላት የኔ ባይ የሌላት የሌለው መንገድ ምን ይባላል መዋት ይባላል ለምሳሌ መንገዶች መንገድ አሁን የከሌ የሚባል ነገር የለው ወልአፍኒየቲ ወሳሃቲ ወመሳይል المياه ومسائل المياه ውሃ የሚፈስበት ወንዝ የሚፈስበት ማለት ነው وكل ما يتعلق بمصلحات المملوك والانسان المعصوم هو المسلم او الكافر المالك للارض بسبب شرعي من شرع او غيره እንግዲህ አንድ ሙስሊም ነው ወይ ካፊር ነው መጨመረትን የኔ ባይ የሚያደርጋት ማለት ነው ያብ ህጋዊ በሆነ መንገድ በመግዛትም ሆነ ከመግዛት ሙጭ ባለ በስጦታ ሊሆን ይችላል በውርስም ሊሆን ይችላል ማለት ነው ስለዚህ የኔ ባይ ያላት መሬት ወይም በሰው ቁጥጥር የሆነች መሬት ሩጦ ሄዶ ዘርፎ በመያዝ ባለቤቷ ሊሆን አይችልም ማንኛውም ሰው ሸሪዓዊ በሆነ መንገድ እንጂ ወይ መንግስት ሲሰጠው ነው ወይ ማንም የኔ ባይ የሌለው መሬት ጫካ ሄዶ ያው መንጥሮ ይቼኔና ብሎ ሲይዛትና ሲንከባከባት ነው الذي يحيى هي الارض الخاليه من الاختصاصات አንድ ሰው ሄዶ እቺ መሬት የኔ ናት ማለት የሚችለው ካሁን ቀደም ማንም በቁጥጥሩ ስር ያላደረጋ ሲሆን ነው ወይም ባለቤት ከሆነው ሰው በግዥም ሆነ በተለያየ መንገድ ያ ወደሱ ሚልክ ሲያስገባን ነው ማለት ነው طيب ያው ምንም ባለቤት የሌለው መሬት ሄዶ ዘርፎ በመያዝ ባለቤት ሊሆን እንደሚችል የሚያመለክት ያው ሐዲሱ እዚሁ አለልን ኢጅማዕም አለ ኢጅማዕ ማለት የዑለሞች አንድነት ድምጽም ይገኛል የቁል ابن عبد البر اجمع العلماء على ان ما عرف بملك مالك انه لا يجوز احياؤه لاحد غير اربابه ባለቤት አለው የሚባለው መሬት ያው ባለቤቱ እንጂ ከዛ ውጭ ያለ ሰው ሊይዘው አይችልም በማለት ተስማምተዋል ከዛ ውጭ ሆነው ግን አንድ ሰው ሆኖ ህያው በማድረግ ያን መሬት በመንከባከብ ባለቤቱ ሊሆን ይችላል ማለታቸው ነው እንዴት አግቦ ባለቤት የሚሆነው ሄዶ አጥር አጥራ ዙሪያውን ማለት ነው አጥር ወይ ቤት ይሰራበታል ማለት ነው ወይ የሆነ እንጨት ይተክልበታል ወይ ያርሰዋል ከዚህ ከዚህ የኔ መሬት ነው ብሎ ማለት ነው ያ ግን የራሱ ይሆናል ያን መሬት ባለቤት ሆነው ሰውየው ይባላል ነው ቀጥታ ወደ ሐዲሱ ልግባላችሁ عن عروه عن عائشة رضي الله عنها أن النبي صلى الله عليه وسلم قال من عمر أرضا ليست لأحد فهو أحق بها قال عروة رضي الله عنه وقضى به عمر في خلافته رواه البخاري عروة مالت يا عائشة يوهت والجنو طيب ከእናቱ እህት ከአይሻ ይዞ ነው የሚያወራልን ነብዩ ሰለላሁ ዐለይሂ ወሰለም የሚቀጥለውን ተናግረዋል ያሉ አይሻ من عمر ارضا بتشديد الميم وتخفيفها من عمر من عمر هو መስገዳ መሬትን ባለቤት የሆነ من عمر መሬትን ያጌጠ ያስዋበ ማለት ነው ليست لاحد ያንድም ሰው ያላደለችን መሬት ባለቤት የሆናት ወይም የተንከባከባትና እንክብካቤ ያደረገላት ፈሆርሱ አሐቁ ቢሃ በዛች መሬት የተገባው ነው ያችን መሬት ባለቤት በመሆን በጣም ይገባዋል አሐቅማ በጣም ይገባዋል ማለት ነው قال عروه عروه حارثን ካወራ በኋላ ምን አለ رضي الله عنه وقضى به عمره በዚህ አሁን በተነገረው ሐዲስ መሰረትም ዑመርም ፈርደዋል ወስነዋል في خلافته ስማቸው ላይ ባሉበት በخلافታቸው አንድ መሬት ያው ጫካ ባለቤት የሌለው መሬት ሄዶ አጥሮ ተንከባክቦ የያዘውን ሰው አንተ ባለቤቱ ነህ ይገባሃል ብለውታል ነው የሚለው አለይኩም ቢሱነቲ ወሱነቲ ኹለፋኢ ራሽዲን ነው የዑመርን ተግባር ማምጣቱ አሁን ዑርዋ ሳይሆን በኹላፋዎች ማባባልና ተግባር መፈጸም መተግበር አለበት ማለት ነው فهو احق بها ማለት فهو صاحب الحق فيها وال وصاحب والملك عليها وصاحب الملك عليها ያቺ መሬት ንብረቱ በመሆን ከማንም በፊት ይቀድማል ማለት ነው ነው ስለዚህ ኢህያው الموات ማለት ምንድነው ብለናል ባለቤት የሌላት መሬት ህያው ማድረግና ባለቤት ሆኖ መገኘት ንብረቱ መሆንን ያመለክታል ወይም ከለው ሰው ቅድሚያ ይሰጠዋል አጭመር በመውሰር ነው ቀጥሉ وعن سعيد بن زيد رضي الله تعالى عنه أن النبي صلى الله عليه وسلم قال من أحيا أرضا من أحيا أرضا ميت ميتة فهي له رواه ثلاثة وحسنه الترمذي وقال روي مرسلا وهو كما قال واختلف صحابه فقيل جابر وقيل عائشة وقيل عبد الله بن عمر والرجل الأول وعن سعيد بن زيد رضي الله عنه عن النبي صلى الله عليه وسلم أنه قال من أحيا أرض ميتة فهي له رواه الثلاثه وحسنه الترمذي وقال روي مرسلا وهو كما قال واختلف في صحابيه فقيل جابر وقيل عائشه وقيل عبد الله بن عمر والراجح الأول جابر طيب كسعيد بن زيد تزجب سراون الله سبحانه وتعالى ولله لنا كنبي عليه الصلاه والسلام بمتكس نبياش ميكترون تناغروا الله من احيا ارضا መሬትን ህይወት የሰጠ ወይም ባለቤት የሆነ መይተተን ባለቤት የለሽ የሆነችው መሬት فهي له ያቺ መሬት ህያው ያደረጋት ቤት ለሰራባት ላጠራት ቅድሚያ ሄዶ የኔናት ያላት ሰው ነው የሚገባው አሉ رواه الثلاثه ሶስቱ ዘግበውታል አለ رواه الثلاثه ካለ ማን ማን ነው መጀመሪያ ላይ ህግ አስቀምጠን ነበር رواه الثلاثه ሶስቱ የሐዲስ ባለሙያዎች ዘግበውታል ነው ከዛም መሐከል ትርሚዚ ጥሩ ብለውታል ወሐሰነሁ አትርሚዚዩ ላ ሷሃቦች እንኳን አይደለም رواه الثلاثه ማለት ኪታብ ነው እንጂ ከሷሃቦች አይደለም ያመል መጣ ነው وقال ትርሚዚ ብሏል ሩየ ሙርሰለን ይሄ ሐዲስ ሙርሰል ሆኖ ተዘግቧል ሙርሰል ማለት ልቅ ማለት ነው ልቅነቱ ምንድነው ታቢዒዩ ነብዩን ያላገኘው ሰው ሰውዬ ነብያችን አሉ ካለ እዚህ መካከል አርሰለ ሱሐቢየን የሆነ ሱሐባ ጥሏል ማለት ነው ያን ሱሐባ ስሙን አልጠቀሰውም ማለት ነው ወሆ ከማ ቃል አለ ኢብኑ ሐጀር ናቸው ወሆ ከማ ቃል የሚሉት የክታብ ባለቤት የብሉጉል መራም ባለቤት ኢብኑ ሐጀር ናቸው ትርሚዚ እንዲያለው ነገሩ ትርሚዚ እንዲያለው ሙርሰል ነው ማለታቸው ነው واختلف في صحابيه ይሄን ሐዲስ ያወራው ሱሐቢዩ ማን ነው በሚለው ያን ሙርሰሉን ማን ያወራው በሚልም ተጨቃጭቀዋል አንድ አንዱ ጃቢር ይላል በሌላ አባባል አይሻ ተብሏል በሌላ አባባል አብዱላህ ኢብኑ ዑመር ነው ተብሏል ወራጅሁ الأول ራጅሁ የመጀመሪያው ነው ማን ጃቢር ማለት ነው طيب من احيا ارض ميته فهي له وليس لارك ظالم الى لسانك وليس لارك ظالم حق قال الترمذي حديث حسن غريب وفي الباب عن عائشه وسموره بن جندب وعباده بن الصامت قال حفظ في الفتح وفي اسانيدها مقال لكن تقوى بعضها ببعض حارث ያው ሁሉም ሰነድ ላይ ችግር አለበት ተደጋግፎ ግን ወደ ሐሰን ይደርሳል ብለዋል ሱዩጢ እንደውም ሰው ሐዲስ ነው አስቀምጠውታል ይላል من احيا ማለት መሬትን ባለቤት ሆኗት ያው ከሙታ ከመሞት ወደ ህይወት የዘራባት ሰው ፈሄለሁ ያው በማረስም ሆነ በማጠር የኔ ያላት ሰው እሺ ትገባዋለች ነው መይተተን ማለት መዩተተን ነበር اجتمعت الياء والواو ميوتة ዋውና ያ አንድ ላይ መጡ መይ መይውተተን ነበራ እንደገና አንዷ ስኩን ሆነች ያይቱ መይውተተን ሲሆን ዋዊቱ ወደ ያተቀየረች መይ መይ መይየተን ሆነ ከዛ ደግሞ ያና ያ ሲመጡ ይጣመሩና ይነበባሉ መይተተን ሆነ ይላል መይተ መይተተን አትባል መይተተን የምትባል ለምን ለው خففت لحذفت تاء التانيث መይ መይት ከተባለ ሁለት አይመጣም መይተተን ሁለት አለ መይት ካልነው ግን የሁለተኛው ታእ ትወድቃለች ነው የሚለው ታኒስነቷ የምታመለክተው አርዱ መይታ ማለት ባለቤት የለሽ የሚያርሳት ቤት የሚሰራባት የሚንከባከባት አትክልት የሚዘራባት የሌላት ማለት ነው በጥቅሉ ሁለቱም ሐዲሶች አንድ መሬት ሂዶ ይዞ አልምቶ መያዝ ባለቤትነት ያደርገዋል ነው من احياء الموات መሬትን ማልማት ነው የሚተረጉሙ ሰረጉም ፈሄለሁ ብለዋል ያው ንብረቱ ናት ማንም አይቀማውም ነው ፈሄለሁ መይተተን ግን ያው ባለቤት ለላት ማለት ነው ፈሄለሁ ለዘላለማው ሰውዬ ሊያጥራት ይችላል ሊዘራባት ይችላል ሊያርሳት ይችላል በተለያየ ነገር በውሃ ዳር ዳር ያሉ መሬቶችም አሁን ባለቤት ብዙ ጊዜ አይኖራቸውም ያን ኪሎ አጥሮ አተከዛ መገየት በመትከል መስኖና መስኖ ከተከመበት የራሱ ያደርገዋል ነው የሚለው ያው ሸብክ ነገር ማጠር ቁፋሮ በመቆፈር አፈር መደልደል የመሳሰሉ ነገሮች መሬትን አለማ ያስብላሉ ይላል ቀጥሉ وعن ابن عباس رضي الله تعالى عنهما أن الصعب بن جثامة الليثي رضي الله عنه آه، أخبره أن النبي صلى الله عليه وسلم قال لا حما لا حما إلا لله ولرسوله راه البخاري طيب وعن ابن عباس رضي الله عنهما أن الصعب بن جثامة الليثي رضي الله عنه أخبره أن النبي صلى الله عليه وسلم قال لا حما إلا لله ولرسوله رواه البخاري ابن عباس አስዓብ ኢብኑ ጀሳማ ከተባለው እብኑ አባስ ናቸው አዎ ሷብ ኢብኑ ጀሳማ ለቲ የተባለው ሰው የነገራቸው መሆኑን ሱሐቢ ከሱሐቢ ዘወሩ ማለት ነው ምን ብሎ ነገራቸው አخبረው አን ነብይ قال ነብያችን የሚቀጥለው ነገር ተናግረዋል ማለት እንደነገራቸው ኢብኑ አባስ ዘገቡ ይላል ነው ላሂማ ክልል የለም መቀጠጥ ይላል ያው ከዚህ ከዚህ ከዚህ ከዚህ የኔ ነው ብሎ ተርቦ ከዚህ ከዚህ ማንም ሰው እንዳይቀርብ አካባቢ ብሎ መሬትን የመያዝ ስልጣን የለውም ኢላ ሊላህ ለአላህ እንጂ እንዲሁም ወሊ ረሱልህ ሰለላሁ ዐለይሂ ወሰለም ለመልእክተኛው እንጂ ይላል አልሂማ ሳንነው ነው ምንቀራው ሐመይቱ ሂማየተን ይባላል ዳፋቱ عنه ومنعته ከሰው ተከላከልኩለት ለማለት ሐመይቱሁ ሐመይቱ ቤቲ ቤቴን ጠበቁ ለማለት ተከላከልኩ ቤቴ ሲባል ማህሚይ ነው ማለት بمعنى محظور ማንም እንዳይቀርባት ጭመሬት ማንም ሰው የመቅረብ እድል የለውም ብሎ የመከልከል ስልጣን የአላህና የመልእክተኛው ነው እንግዲህ ማህሚይ ማለት ማህዙር ማለት ቋንቋዊ ፍቺ ነው ሸሪዓዊ ፍቹ ما يحميه الامام من الموات لمواشين بعينها ከዚህ እስከዚህ የከብት መዋያ የጥጃው የፍየሉ የከብቱ የግመሉ የፈረሱ የበጉ መዋያ ነው ከዚህ ይዞ እስከዚህ ያለውን ማንም ሰው እንዳይወስድ ማንም ሰው እንዳያርስ ብሎ የመከልከል ስልጣን ያለው ማን ነው አላህና መልእክተኛው ናቸው እያለ ነው ማንም ሰው የመጣ ከዚህ ማንም እንዳይነካ ብሎ መከልከል አይችልም ነው በራሱ የሚያርሳት ነው ያህል ይዛል እንጂ ሌላውን ህዝብ የሚከልከል ስልጣን ያለው አላህ እንዲሁም መልእክተኛው ናቸው ነው ማለት ከኛ አካባቢ ከብቶች ውጭ ማንም መጥቶ ዝቦታ ድርሽ እንዳይል ብለው የሚከለክሉ ሰዎች አሉ ይሄ ስልጣን የላቸውም ነው የሚለው إلا لله ولرسول لا حما لأحد يخص نفسه فيه فرع في ماشيته دون سائر الناس انما هو لله ولرسوله ነው طيب ከዚህ ሐዲስ የምንረዳው ነገር ምንድነው ሒማ የለም ማለት خلاف المباح ነው ሒማ ማለት የተፈቀደ ነገር ሙባህ ሲሆን እዚህ ቦታ እንዳደረሰ የተባለ ቦታ ሒማ ይባላል አንድ ኢማም የሚመራውን ህዝብ እቺ መሬት ማንም ሰው እንዳያበላ የመንግስት ናት የዘካ ንብረቶች የሚውሉበት የሚግጡበት ቦታ ነው የአጠቃላይ የሀገሪቱ ንብረት የሆኑት የሚሰማሩበት ቦታ ነው ይሄ ብሎ መከልከል የሚችለው መንግስት ብቻ ነው ማለት ነው الحديث يدل على ان ما حمه النبي فهو يبقى ولا يغير ነብያችን የመደቡት ነገር ማንም አይቀይረውም ነው ያን ነገር አፍርሶ ለግለሰብ ማከፋፈልም አይቻልም ነው لا مع الحاجه اليه ولا مع عدمها ጉዳይ ቢኖርንም ባይኖርንም አይቻልም لانه حمن بنفس በግልጽ ማብራሪያ በመመሪያ የተከለለ በመሆኑ የማንኛውም ግለሰብ ዓሊምም ሆነ መንግስት የሱ ጥረት ወይም ምርምር ያንን የአላህ የቀጠጠውንና ነብያችን የቀጠጡትን ነገር ሊያፈርሰው ሊቀይረው ሊለውጠው አይችልም ማለት ነው ከዛ በኋላስ اما من بعده من الخلفاء والائمه والملوك فلهم ان يحمل الارض الموات لراي دواب المسلمين እንግዲህ ከዛም በኋላ ኹለፋዎች መሪዎች ንጉሶች መሬት ሊቀጥሉ ይችላሉ ለሙስሊሞች እንሰሳዎች የግጦሽ ቦታ ብለው ይሄ ባይሆን ሌላውን ሰው ማያስቸግር በሆነ መልኩ ነው ህዝብን ችግር ላይ በማይጥል መልኩ መሆን አለበት ይላል ለምን لولا ما احمل عليه في سبيل الله ما حميت من الارض شبر في شبر ስንዝር በስንዝር መሬትን ቆርጬ ክልል የማደግ የመከለል የመቀጠጥ የመቀጠጥ ስራ ባልሰራሁ ነበረ ግን እንዳደርግ የሚያስገድደኝ ለዘካ የሚመጡ ግመሎች አሉ ፍየሎች አሉ ከብቶች አሉ እነሱ የሚግሉ በስለጠፋ ነው ዙረው ለሪሃው ለሚስኪን የሚሰጡ ናቸው ለህዝቡ እነዛ ደግሞ እንስሳዎች እንጂ ህዝብን ማስቸገር አልፈልግም ነበር አሉ ዑመር ኸጣብ ሱብሃንአላህ በጣም የህዝባቸውን ጋር አስጨነቃቸው ነበር ዑስማን የሆነች መሬት ቀጥተው ነበረ ማንም ሰው ለምን ይሄን ቀጥልኩ ብሎ የተከራከራቸው ከረከራቸው አውገዛቸው የለም ስለዚህ ፈሳረ ካነሁ አልጅማዕ እንደ አንድ ድምጽነት እንደጸደቀ ይወሰዳል ነው በጃሂልያ የእያንዳንዱ ቀቢላ የብሔር ኃላፊዎች በጣም ግጦሽ አላት የምትባለው መሬት ለፈረሶቻቸው ለግመሎቻቸው እንዲሁም ለጠቅላላ እንስሳዎቻቸው የግጦሽ ቦታ ብለው ሌላውን ሰው ማንኛውም ሰው ይከለክሉ ነበረ እስላም ሲመጣ ግን ማንም የብሔር እንትን እያለ የመከልከል የለበትም አላህ እንዲሁም መልእክተኛው የከለሉት ነገር خلاص ማንም አይቃወም ከዛ ውጭ ያለው ሰው ግን ሊቀጥታ አይገባም እንደማለት ነው ኹለፋዎች ግን ሊቀጥጡ ይችላሉ አለ ግን ህዝብን ባላስቸገረ መልኩ መሆን አለበት ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው الناس شركاء في ثلاث ይላሉ ህዝቦች በአጠቃላይ በሶስት ነገር ላይ ሽርካ ናቸው ሸር ናቸው አንዱ አንዱን የመከከል ስልጣን የለውም ሁሉም መጠቀም ይችላል በሶስት ነገር ላይ አሉ ምንድነው አንደኛ ውሃ የወንዝ ውሃ ማንም ሊከለክል አይገባም አባይ እንዴት ነው አልከልከል ናቸው ማለት እንጠቀም ያልነው እንጂ መከልከል አንችልም ግን መጠቀም ሸሪዓውም ሆነ ህጉም ይሰጠናል ወልከላኡ ግጦሽ ሳር ማለት ነው ወናሩ እሳት እሳት መጫር ታጋላችሁ እሳት መጫር ዋጋ አያስከፍልም ክብሪት እየገዛ ነው የምንጭረው አሁን ዶር ላይ የሚገኘው ዛፉ ሰደዱ ምን እንትን እያለ ያነደደ የሚገኝ እሳት አለ እዛ ላይ ሄደን የፈለገውን እሳት መውሰድ ማንንም አይከለክልም ሁሉ መጠቀም ይችላል አስቲ የምናወጣው አለ አስቲ ታቁ እንደሆነ እንጨቱን ጠርበን ሌላ የሆነች ሎጋ በሆነች ጎረቤ መሰለች እንጨት እናወጣና በሱ ስናማስለው እሳት ይወጣ ከእንጨቱ ላይ ከርጥቡ እንኳን ይወጣ እንኳን ከደረቁ በተለይ ዋንዛ እነዛም እያደረጉ ሆነ አላየሃል እሳት የጋራ ነው ግጦሽ የጋራ ነው ውሃም የጋራ ነው ነው ውሃ ስላችሁ የቧንቧ እንዳይመስላችሁ እየተገዝቶ ነው ሃይላንዱ አይደለም ወንዝ ላይ እየፈሰሰ የሚገኝ ማለት ነው ሄደን መጠቀም እንችላለን የተረፈውን ማንንም ሰው መጥቶ መጠቀም ይችላል ሳርም ማንኛውም ሰው መጥቶ ማጋጥ ይችላል እሳትን ጭሮ መውሰድ ይችላል ነው وما كان حماه الله ورسوله او حماه امام مسلم فهو لصالح العام الله መልእክተኛው እንዲሁም የሙስሊሞች መሪ የሚቀጥጡት ጠቅላላ ጀነራል ለሆነ ለህዝቡ መጠቀሚያ ሲሆን ነው እንጂ ለግላቸው ለራሳቸው ተመጠቀሚያ መሆን የለበትም ነው ليس لغير امام المسلمين ان يحمي شيئا فان امام المسلمين قائم مقامهم ገርቱ መሪ ይሄ ለከፍ ማዋያ ይሄ እንትን እንትን ብሎ ይቀጥጣል እሱ ለሁሉም ህዝብ የሚጨነቀው ለግሉ ብቻ አይደለም ሌላው ሰው ግን የራሱ እንጂ እኔ ከሞትኩኝ ሰርዶ አይብቃ ስለሚል ስልጣን አይሰጠውም የመቀጠል ነው የሚላል طيب لا حما الا حما الله ورسوله وما كان لمؤمن ولا مؤمنة إذا قضى الله ورسوله أمرا أن يكون لهم خيارة من أمرهم لا نبياشين فرد مكة قدتاچنا نملو تككل نو يا الله قتلوا وعنه رضي الله تعالى عنهما قال قال رسول الله صلى الله عليه وسلم لا ضرر ولا ضرارا رواه أحمد وابن ماجه وله من حديث أبي سعيد مثله وهو في الموطأ مرسل وعن ابن عباس رضي الله عنهما قال قال رسول الله صلى الله عليه وسلم لا ضرر ولا ضرار رواه أحمد وابن ماجه له من حديث ابي سعيد مثله وهو في الموطئ مرسل طيب ከብኑ አባስ ተዘገበ የሳቸውንም ያባታቸውንም ስራ አላህ ይወድላቸውና ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ይላሉ ላ ضرر ولا ضرار ምን ማለት ነው ትርጉሙ ላ ضرر በራስ ላይ ችግር የሚያመጣ ነገር መምጣት የለበትም መፈጸም የለበትም ነው ስንሰራው ችግር የሚያስከትልብን ነገር መፈጸም የለም ወላ ዲራረ ሌላን ሰው የሚጎዳ ነገርን በመሰርቶ መጉዳትም አይቻልም ላደረረ ጉዳት የለም طيب لا يجازي على ضرر اكثر مما ضرر ولا ضرار من الضر ሌላን ሰው መጉዳትም የለም ማለት ምንድነው ራስን የሚጎዳ ነገር አይፈቀድ በእስላም ማለት ነው ወላ ዲራራ ሌላን ሰው የሚጎዳም ደግሞ እንደዚሁ ምሳሌ አስካሪ መጠጥ መጠጣት የሚጎዳው የጠጣውን ሰው ነው ወይስ ሌላውን ሰው ነው ወይስ ሁለቱን ነው ጫት መቃም ሺሻ መጠጣት ሲጋራ ማጨስ ራስን መጉዳት ለምሳሌ መርዝ መጠጣት ራስን ነው የሚጎዳው ጠላ መጠጣት ራስን ይጎዳል ሌላንም ይጎዳል ሽታው ጠረኑ ለአካባቢው አያስቀምጥም እኮ ሲጋራው እንደዛው እሱ የሚቆም አይደለም ዳቱ ለያም አብሮ ያለው ሱፍ የለበሰ አባ የለበሰች አጠገቡ ካለች ያው እንዳልነበረ ነው የሚሆነው ተበጣጥሶ ማለት ነው የመጥፎ ሰው ጓደኛና ምንድነው የተባለው የጥሩ ሰው ጓደኛ ምሳሌ ብለው የሆነ አፋጣገ አጠገብ መቀመጥ ያለበት ማለት ነው ስለዚህ እንደጫታል ነገሮች ራስን ጥርስ ያሉ አእምሮ ያበላሻሉ ቦዘን ያደርጋሉ ራሱ ጎርታ መጀመረ እንደገና ቤተሰቡ ማስተዳደር የነበረበት ሰውዬ ማስተዳደር የተወ ቦዘን የሆነ ምን ይላል ቡልሃ ታውቃላችሁ ወደ እብደት እየሄደ ጀዝባ የሚባል ነገር የለም እየጀዘበ ሲቀጥል ቤተሰቡንም ይጎዳል የቤተሰቡን ቀለብ ወደ ሽሻው ወደ ሲጋራው ወደ ጫቱ ያስገባል ቤተሰቦች ለማኝ ይሆናሉ አላየሃል ራስን የሚጎዳ ሰውንም ሊጎዳ የሚችል አይፈቀድም ሁለቱም ነው ይሄ ቃይዳ ኩልያ ነው በእስላም ውስጥ ትልቅ ህግ የሚባል ቢኖር ይሄ ነው ላዶረ ወአዝራት የሳሚለው ነው ኢማሙ አህመድ እና ኢብኑ ማጀህ ዘግበውታል ላላ እንደገና ወለሁ من حديث ابي سعيد كابو سعيد حديث يا ابن عباس حديث ነው ሌላ ደግሞ ወለሁ ለብኑ ማጀህ من حديث ابي سعيد مثل ይህን የመሰለ ሐዲስ አለ ይሄው ራሱ ደግሞ ወሆ في موطئ مرسل موطئ ማለት ኢብኑ ኢማሙ ማሊክ ክታብ ነው እሱ ውስጥ ይገኛል ባይሆን ሙርሰል ነው ኢብኑ አባስም የሉም አቡ ሰዒድም የሉም ታቢዒዩ ቃለ ረሱላህ ብሎ የዘገበው ሐዲስ ነው ማለት ነው ለማንኛውም ኢማሙ ነወዊ 40 ላይ እንዲሁም ኢማሙ ሱዩጢ ሐዲሱን ደጋግፈውታል ነው የሚለው ዙሮ ዙሮ ሐሰን ነው ደረሰው የብዙዎች ዑለማዎች ሐሳብ ጨምቆ ሐሰን አድርገውታል هذا الحديث احد القواعد الكبرى በደንብ ያዙት ሐዲስ لا ضرر ولا ضرر የሚለው በእስላም ውስጥ መሰረታዊ ከሚባል አንዱ ነው በስሩ ብዙ መሳሪያዎች ይገባሉ በስሩ ብዙ ማዕናው ብዙ ሐሳቦች ይገባሉ لا ضرر ማለት منع الحق اي مفسده بالغير مطلقا لا ضرر عاما لا ضرر منع الحق اي مفسده بالغير مطلقا سواء كان ضررا خاصا او ضررا عاما ጠቅላላ አገርን የሚያበላሽ የሚረብሽ ችግር የሚፈጥር የሚሆን ግለሰብን የሚጎዳ የለም طيب فإن إنزال عقوبات مشروعة بالمجرمين لا ينافي هذه القاعدة وإن ترتب على ضرر بهم لأن فيها عدلا አዎ እዚህ ጋር ምን አለ መሰላችሁ አንድ ሰው ዝሙት ሰራ ብለን ያው ሙህሰን ከሆነ ይቀጠቀጣ ብለናል ይገደላል ወይም ሰው የገደለ ሰው ይገደላል ብለናል የሰው የገደለ ሰው ሲገደል ራሱ ላይ ጉዳት ደረሰበት አልደረሰበትም ያተገዳው ደርሶበታል እዚህ ጋር ላዶረረ እያለ ነው እዛ ደግሞ ግደሉት የሚል ነገር ደግሞ አለ የገደለን ሰው ግደሉት እጅ ቆረጠን ሰው እጁን ቆረጡት ይላል እዚህ ጋር አይቃረንም አይቃረንም ይሄ ያለምንም ችግር ዝም ብሎ ብድግ ብሎ ሰው መጉዳት ነው እየከለከለን ያለው እዛ ቦታ ደግሞ አጥፊ ነው አጠፈው እጁን ካልተያዘና እርምጃ ካልተወሰደበት የበለጠ ችግር ስለሚያመጣ ነው የበለጠ ችግር ስለሚያመጣ ያንን ችግር ለመቃወም ስንል ነው ምን ሰራው ማለት ነው እንዲገድ የምደረገው ስለ ፍትሃዊነት ነው ፍትሃዊነት ማንንም አይጎዳም ይጠቅማል እንጂ እንደውም አላህ Subhanahu Wa Ta'ala ወለኩም ፊል ቂሳስ ሐያቱን የሚያገርማችሁ የገደለን ሰው በመግደል ህይወታችሁ የመኖር እድል አላችሁ ነው የሚለው የገደለ ሰው ካልተገደለ ህይወት የላችሁም ይያራል ጥቅም እንጂ ጉዳት አያመጣም የገደለ ሰው መግደል ጥቅም እንጂ ጉዳት የለውም ቢኖርም ጉዳቱ ውስን ነው ያው ልጆቹ ሊኖሩ ይችላሉ ሚስቱ ማለት ሊጎዱ ይችላሉ ለጊዜው ግን አገርን ከሚጎዳ ህዝብን ያልሆነ ትምህርት እያስተማረ ከሚጎዳ ወዳው አሱን ቀልቶ ማቀጨጩ የተሻለ ይሆናል ሳይራም ሳይዛባና ወደላ ሳይረጭ መርዙ ማለት ነው እሱ طيب وبهذا فإن آه طيب لا ولا ضرر نفس الضرر بقصد الثأر الذي يزيد في الضرر አዎ አንድ ሰው ጎዳ ብሎ ደግሞ ራሱን ቢሆን ብቀላ ነገር መውሰድ በዚህ ይካተታል ብቀላ ስንል አው አንድ ችግር ሲመጣ የበለጠ ችግር በማያስከትል መልኩ እንጂ መከላከል ያለብን የበለጠ ችግር የሚያመጣ ከሆነ እርምጃ መውሰድ የለብንም ገንዘብህን ያጠፋውን ሰው ገንዘቡን በማጥፋት አይደለም ገንዘብን ያጠፋውን ሰው ገንዘቡን በማጥፋት አይደለም ለምን ያማ ከሆነ ያንን እሱ የሰራውን ጉዳት አንተም ጨመርክበት ነው የሚባለው ነገር ግን ጥፋቱን በሚጠቅም ነገር ነው ምን እርምጃ ምን ማለት ነው ለማንኛውም አንድ ነገር መከላከል ያለብን ከመከሰቱ በፊት ነው ከመከሰቱ በፊት መከላከል አለብን ጉዳትኛ መጣን ነገር ነው በጥቅሉ እዚህ ላይ እንግዲህ አብደሩሪያቱ خمس የሚባሉ አሉ እስላም የመጣው አምስት ነገሮችን ለማስከበር ነው አምስት ነገሮችን ለማስከበር ከዛ ማከለ አንዱ ያው የዲን ጉዳይ ነው ቀጥሎ የአቅል ጉዳይ ነው እንዲህ እያለ አምስት ነገሮች አሉ አላየ በሰፊው አፍሪካ ቲቪ ላይ ገልጫለሁ ያስባለሁ ኢንሻአላህ ቀጥሉ እስቲ وعن سمورة ابن جندب رضي الله تعالى عنه قال قال رسول الله صلى الله عليه وسلم من أحاط حائطا على عرض فهي له رواه أبو داود وصححه ابن الجارود طيب ይሄም ሐዲስ ካለፈው ሐዲስ ጋር የሚመሳሰል ሐዲስ ነው ሐዲሱም صحيح ነው وعن سمورة بن جندب رضي الله عنه قال قال رسول الله صلى الله عليه وسلم من احاط حائطا على ارض فهي له رواه ابو داود وصححه ابن الجارود من احاط حائطا አጥርን ያከበበ ያጠረ ማለት ነው من احاط ያከበበ حائطا አጥር ወይም ደግሞ ማጠርን ያጠረ እንደማለት ነው ወይም ሐይጥ ለብዙ ብዙ ጊዜ ለተከልተም ይወሰዳል አላ አርዲን በምድር ላይ በመሬት ላይ አጥር ያጠረ ሰው ሳይሄ ያቺ መሬት ለሁ ለርሱ ትገባዋለች ማለት ነው ያው ጫካ የሆነ መሬት ባለቤት የሌለው መሬት አጥሮ የኔ ላይ ከሆነ ያው ለሱ ይሰጠዋል ነው በጥቅሉ واذا احيا الارض فقد ملكها ملكا شرعيا فهي له تبوالنا من احاط مواتا لما ارض من احاط مواتا ባለቤት የሌላት መሬት ቢአን አዳረ حوله حائط በመሬቷ ዙሪያ አጥር አጠረባት መኒዕ የሆነ የሚከራከር ማንም ሰው እንዳይገባ ባገሩ ልምድ አጥር በሚባል መልኩ በገበሬው ከሄዳችሁ የእንጨት አጥር ካጠረ አጠረ ይባላል በከተማው ከመጣችሁ ብሎኬት ደርድሮ ያጠረ ማለት ነው ወይም ጭቃ ቸክሎ ወይም ሸብክ ሸብኮ ሽቦ በሽቦ ያጠረ ማለት ነው ያው ባለቤት ሆነ አለ ማለት ነው በጥቅሉ ባለው በአካባቢው ባህል እቺ መሬት ታጥራለች ባለቤት አላት በሚባል መልኩ ያጠረ ማለት ነው አሐጦ بمعنى بنى حائطا مانعا محيطا بما يتوسطه من الاشياء ውስጡ የሚገኘውን ነገር ማንም እንዳይዳፈር የሚከለክል አጥር ያጠረ ሰው ያቺ መሬት ትገባዋለች አጥር የሚባለው ምን ያህል ሲራዝ ነው ስንት ሜትር ሲሆን ነው ሜትራን ወንስን ሜትር ከአንድ ሜትር እስከ ግማሽ ያለው አጥር ይባላል ይላል አንድ ብሎኬት ቢሆን ከደረደረ ሰውየው መስም ያው እኔ ነው እንዳስነኩ ማለት ነው ሰየው እዛ ቻጠራት ቦታ ላይ ቤት መስራት እንኳን ባይፈልግ ካጠራት ያው ሊጠቀም ባፈልጓል የኔነት ማንም እንዳይነካብኝ ነገር ነው የሚያሳየው ነው የሚለው طيب ጥሩ ነው ቀጥሉ وعن عبد الله ابن مغفل رضي الله عنه أن النبي صلى الله عليه وسلم قال من حفر بئرا فله أربعون ذراعا قطعا لماشيته رواه ابن ماجه بإسناد ضعيف طيب وعن عبد الله بن مغفل رضي الله عنه أن النبي صلى الله عليه وسلم قال من حفر بئرا فله أربعون ذراعا عطنا لماشيته رواه ابن ماجه بإسناد ضعيف حارس دكاما ነው حارس ማናው ግን እንወቀው እንረዳው አብዱላህ ብን ሙገፈል ከሚባል ተዘገበ ነው የሚለው ሰላም አላህ ወደና ነብዩ ሰለላሁ ዐለይሂ ወሰለም ይቀጥረውን ተናግረዋል አለ ማን ሐፈረ ቢረን ሜዳ ላይ ጫካ ላይ ጉርጓር ውሃ የማሰ ማለት ነው ማንም የኔው የሚለው የማይለው መሬት ላይ ሄደና አረሰ ማን ቆፈረ ጉርጓር ውሃ ተቆፈረ እንዳለው ፈለሁ ለጉርጓዱ ውሃ ባለቤት 40 ذراعا 40 ذراعا 20 ሜትር ማለት ነው 40 ክንዲ ማለት 20 ሜትር በሩስ ይሰጣው ዙሪያዋን ማለት ነው ጉድጓዷን ብቻ ቆፍሮ ውሃው ያንተናት ግን በዚህ በዚህም አይገባም ካልነው ቤት ገብቶ ይጠቀማታል ከብቶችን ቤት አስገብቶ ውሃ ያጠጣል ስለዚህ ፈለሁ 40 ነዚራ ይሰጠዋል ጉርጓዱ ውሃ በመማሱ ብቻ ይሄን ብሎ ባያጥረው 40 ክንድ ይሰጠዋል ነው ያለው ለምን ከተባለ አጧነን ሊማሽየቲሂ ለእንሰሳዎቹ መንበርከኪያ ወይ ውሃ እንግዲህ ግመሎች ውሃ ሲጠጡ በርከክ አጦናን ሰምጠጡት አጦነን ጊዜ ያው ከብቶች ደጣሉ ዘይ መሰጋሉ በአካባቢው እንሰሳዎች ማሻማ ተንቀሳቃሽ እንሰሳዎች ማለት ነው ከብቶቹ ፍየሎቹ ሁሉ ይገባሉ ማሻ طيب ሐዲሱን ብዙ ማጀህ ናቸው ግን ደካማ በሆነ ዘገባ ነው የዘገቡት አጦነን አጦን አጦነት ናቀቱ ዑጡነን ያው ተንበረከከችና ጠጣች እንደማለት ነው አጣኑ ጀሙ ማአጥን ወሆ ሙባረኩ الابل የግመሎች መንበርከኪያ ይለዋል እንደገና ወመርበዱ الغنم የፍየል መመሰጊያ በውሃው ዙሪያ لتشرب عللا بعد نهال ያው ቀስ እያሉ ያረፉ ይጠጣሉ ዘካቢና ለዚያ ነው ላል ማሽያማት ግመል ከብት ፍየል በግ ያከተማ ነው ባብዛኝ ማሽያም ነው የሚጠቀሙት ፍየል ላይ ነው ይላል ፍየልና በግ ላይ ወሃ በመማስ ጉጓል ወሃ በመማስ የሶስት አህካሞች አሉ ይላል አንደኛው መታቱህያ ወተኩን ሚልከን بالحفر አይዋ መቼ ነው መሬቷ ህያው የምትሆነው ንብረት የምትሆነው መቼ ነው ሁለተኛ እንዳስፈላጊነቱ ተقسيمها حسب اراده من حفرها የማሳት ሰውዬ በሚያስበው መልኩ መከፋፈሏ ሶስተኛ ዙሪያውን በጉጓዱ አካባቢ ያለው የሚሰጠውን ነገር ያካትታል ስለዚህ አንድ ሰው ጉጓዱ ውሃ ከማሰ ቆፍሮ ቆፍሮ ጉጓዱን ውሃው ደረሰ ማለት ነው ቁፋሮ ብቻ ፋይዳ የለው ውሃው ከወጣ ቢዕር ይባላል ያን ጊዜ የሱ ናት ያቺ ውሃ ማለት ነው ከሌላ ሰው ሊቀድማል ነው ሁለተኛ اذا حفرها ووصل الى الماء ቆፍሮ ቆፍሮ ውሃው ከደረሰ ውሃው ዝቅ በሚገኘው የፈለገው ነገር መቼም ከሶስት ነገር አያገልም አንድ ጉድጓዱ ምሽ አካባቢውን በማጠጣት አትክልት ዘራለሁ ነው ወይ ደግሞ የተወሰኑ እንስሳዎች የሚያጠጣበት ሊሆን ይችላል ያማ ለይህም ማለት ያማ ያቺ መር ትገባዋል ውሃ እስካወጣ ድረስ ወይም ደግሞ በዛ እያለፉ ለሚሄዱ መንገደኞች ውሃ መጠጫ ትሆናለች ብሎም ሊቆፍራት ይችላል ያ ከሆነ ማንም ሰው እዛ ውሃ ላይ መጋራት ይችላል አንዱ አንዱ መከልከል የለበትም ያችን ጉርጓድ ውሃ ማለት ነው ምክንያቱም የማሳት ሰውዬ ለከለ አላላትም ለማንኛውም ሰው ብሎ እስከማሳት ድረስ ሌላው መጥቶ ማንም እዛ ድርሽ እንዳይል ብሎ መከልከል አይችልም ያ የመጀመሪያው ወቀፋት ሰው በወቀፋት መልኩ መጓዝ ትችላለች እንደማለት ነው ያው ሀዲሱ ባቡ የሚያልቅ አይደለም እዚህ ብናቆም የተሻለ ነው ኢንሻአላህ ሰዓታችንም ማልቋል ሰባት መቶ ዘጠና አራት ላይ እናቆም وصلى الله وسلم على نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله